ግማሽ የኢትዮጵያውያን ሙስሊሞች ድምፅ ነው። ነጃህና መርጃህ ከባርነት እስከ ንጉስነት በየመን ነግሰው የነበሩ ሀበሻ ሙስሊሞች አስገራሚ ታሪክና ሌሎችንም ጉዳዮችን ያካተተው የኢትዮጵያ ሙስሊሞች የጭቁናና የትግል ታሪክ የተሰኘው የታሪክ ምሁሩና የመብት ታጋዩ ጸሐፊ ዲን ጀበል መጽሐፍ ክፍል 15 ረካን ሙሀባ አቀናጅቶታል። ሙሀባ ኢትዮጵያውያን ሙስሊሞች የጭቆናና የትግል ታሪክ ከአህመድን ጀበል ክፍል 15 ረካ በየመን የነገሱ ኢትዮጵያውያን ሙስሊሞች ኢትዮጵያና የመን የሚያስተሳስሯቸው በርካታ ታሪካዊ ክስተቶች አሏቸው። ከክርስቶስ ልደት በፊት ደቡብ አረባውያን ወደ ኢትዮጵያ ተሰደዋል። በአካባቢውም ከነበሩ ማህበረሰብ ጋር ተጋብተው ኖረዋል። ለነበረው ስልጣኔ የራሳቸውን አሻራ ማሳረፍ ችለዋል። ያመልኳቸው የነበሩትን አስታር፣ አፍሮይድ፣ ቬነስ፣ የጨረቃና የፀሐይ አምላክ የተሰኙትን አማልክት በኢትዮጵያ እንዲመለኩ አድርገዋል። ይህ ብቻ ሳይሆን በርካታ የባህልና የሃይማኖት መወራረሶች ታይተዋል። ከክርስቶስ ልደት በኋላ በሦስተኛውና በስድስተኛው ክፍለ ዘመን የአክሱም መሪዎች ወደ የመን ጦር አዝምተዋል። በተለይ በስድስተኛው ክፍለ ዘመን ጦሩ የዘመተበት ዋና ዓላማ በየመን አማኞች ላይ የደርስ የነበረውን ግፍና ልኬት ለመታደግ ነበር። ይህም የሆነው በየመን አይሁዳዊው ንጉስ ዩሱፍ አሳር በነጅራን አማኞች ላይ አሰቃቂ እልቂት በመፈጸሙ እነሱን ለመታደግ ነበር። በአማኞች ላይ የተካሄደው ጭፍጨፋ አሰቃቂ ነበር። ይህን የአማኞች ጭፍጨፋ ቁርአን በሱራ አልኡክዱድ ላይ ጠቅሶታል። ለነዚያ ለተጨቆኑት ለመድረስ አጼ ካሌብ በአርያትና አብርሃ አልአሽራም የተመራ ጦር አዝምተዋል። ጨፍጫፊውን ንጉስም ገለዋል። በተራቸውም እነሱም የየመን መሪ ሆነው ዘለቁ። እንደ አውሮፓውያን አቆጣጠር ከ525 እስከ 570 ባለ ጊዜ ውስጥ የመንን ተቆጣጥረው መቆየት ችለዋል። በአጠቃላይ የመንንና ኢትዮጵያን የሚያስተሳስሯቸው ጉዳዮች በርካቶች ናቸው። ይህ ጽሁፍ ደግሞ በተለይ ኢትዮጵያውያን ሙስሊሞችን ከየመን ስለሚያገናኛቸው ታሪክ ያስነብበናል። ይህ ታሪክ ካልተተረከውና ከተዘነጋው የታሪካችን ክፍል ነውና ለአብዛኛዎቻችን አዲስ ነው። እንደ አውሮፓውያን አቆጣጠር ከ818 እስከ 1018 ባለው ጊዜ ውስጥ በየመን ሀገር የዚያድ ስርወ መንግስት የሚባል ተቋቁሞ ነበር። በዚህ ጊዜ በርካታ ኢትዮጵያውያን ለባርነት ተሽጠው ወደዚህ አቅንተዋል። በ977 ወይንም በ366 ዓመተ ሂጅራ የየመኑ መሪ ኢብኑ ዛይድ በአንድ ጊዜ አንድ ሺህ ባሪያዎችን ተቀብሎ ነበር። ከፊሎቹ ኢትዮጵያውያን ሲሆኑ ከፊሎቹ ደግሞ ኑቢያውያን ነበሩ። ወደ የመን በባርነት ከተሸጡት መካከል ነጃህ አንዱ ነበር። ለአውሮፓውያን አቆጣጠር በ1016-17 ወይንም በ407 ዓመተ ሂጅራ ከበኒ ዚያድ የዚያድ ስርወ መንግስት የመጨረሻ ልጅ ኢብራሂም ነገሰ። የሐሰን ኢብኑ ሰላማ ባሪያ የነበረው መርጃህ ስልጣን ያዘ። አክስቱ ደግሞ ሞግዚት ሆነች። ኢትዮጵያዊ ባሪያ ነጃህ አሳዳሪው መርጃ ይባል ነበር። ከላይ እንደተጠቀሰው መርጃ በተራው ደግሞ የሁሴን ኢብኑ ሰላማ ባሪያ ነበር። ነጃህ በሁሴን ኢብኑ ሰላማ ስርወ መንግስት ስር ያደገ ነው። አንድ ቀን ከባድ ፈተና ተፈጠረ። ነጃህ ብቃቱንና ታማኝነቱን የማሳየት እድል ገጠመው፣ አሳየም። ከዚያ በኋላ ነጃህ ከሌሎች ባሪያዎች የተሻለና ልዩ ስፍራ ተሰጠው። ደረጃውም እያደገ ሄደ። በሚገርም ሁኔታ በችሎታው ታማኝነቱና ብልህነቱ የተመሰጡት ባለስልጣናት ነጃህን ከሌላኛው የመርጃ ባሪያ ቀይስ ጋር ለሁለቱም በመንግስት ውስጥ የማስተዳደር ስልጣን ሰጧቸው። ነጃህ ከራራና ሉጁም የተሰኙ ቦታዎች ላይ ገዢ ተደረገ። መርጃን ከነጃ ይልቅ ቀይስን ይመርጥ ነበር። ሆኖም የንጉሱ ሞግዚት ደግሞ ነጃን አቀረበችው። የነጃ ባህሪ አዛኝና ሩህሩህ በመሆኑ ከእርሷ ዘንድ ሊወደድ ችሏል። ቀይስም ነጃን ይፎካከረው ነበር። ንግስቲቱ ግን ነጃህ ከሚያስተዳድርበት ስፍራ ድረስ ደብዳቤ ትጽፍለት ነበር። በዚህ ደስተኛ ያልሆነው ቀይስ በነጃህና በሞግሲቱ ላይ ጥላቻ ማሳደር ጀመረ። ከመርጃህ ጋር በመሆን ንጉሱንና ንግስቲቱን ለማስወገድና ስልጣኑን ለራሳቸው ለማድረግ ቋመጡ። ሞግዚቱንና ንጉሱን ይዘው አሰሩ። ንጉሱን ገደሉት። ለሞግዚቷ ደግሞ ካላቸው ጥላቻ የተነሳ ቀይስ ከነ ሕይወቷ ቀበራት። መርጃን ስልጣኑን ተቆጣጠረም። ይህን የሰማው ነጃህ ጦሩን በማስተባበር ወደ ዘቢድ መጣ። ጦርነትም ከፈተባቸው። በመካከላቸው በርካታ ስፍራ ላይ ጦርነት ተካሄደ። በጦርነቱ አምስት ሺህ የሚጠጉ ሰዎች ከሁለቱም ወገኖች ተገደሉ። በመጨረሻ ነጃህ በአበል ዘቢድ በተሰኘ ስፍራ ላይ የቀይስን ጦር አሸነፈው። ቀይስንም ገደለው። በፌብሩዋሪ 122 ዙል ኢቅዳ 412 ዓመተ ሂጅራ በድል አድራጊነት ዘቢድ ገባ። መርጃንም አገኘው። አለቆቼና አለቆችን የት አደረስካቸው ሲል ጠየቀው። መርጃንም እዚያ ግድግዳ ውስጥ ናቸው ሲል መለሰለት። ሄዶ የሁለቱንም አስከሬን አገኘ፣ አዘነም። ለስልጣን ሲል ይህንን ያደረገውን አለቃውንም ገደለው። የመርጃንና የቀይስን አስከሬን በአንድነት ቀበረም። ከዚያም የንጉሱና የሞግዝቱን ጀናዛ መስጊድ ወስዶ አሰገደባቸው፣ ቀበራቸውም። ያለ ተቀናቃኝ የዘቢድና ቲሃም መሪም ሆነ። ብዙም ሳይቆይ እንዴት አንድ የሀበሻ ባሪያ እዚህ ትልቅ ደረጃ ይደርሳል በሚል የተመቀኙት ግለሰቦች ተነሱበት። በአስተዳደሩ ላይ እክል ለመፍጠር ተንቀሳቀሱ። ነጃህም እነዚህን ጠላቶቹን በጦር ኃይሉ ደመሰሰ። የዘቢድና ቲሃም መሪነቱንም ያለ ተቀናቃኝ ይዞ ቀጠለ። በዙሪያ ያሉትን ከተሞች ጨምሮ በታሪክ የኢትዮጵያውያን መምሉክ ስርወ መንግስት በሚል የሚታወቀውን መንግስት መሰረተ። ከሀገሩ ህዝብ ጋርም ተግባባ። ቋንቋቸውን፣ ባህላቸውንና እምነታቸውን በጥሞና ጠበቀ። በየመስጊዱም በየጁማው ሶላት ኹጥባ ላይ ስሙ እንዲጠራ አደረገ። ሰና ከነበረው የሺያ መንግስት ተቃውሞ እንዳይደርስበት በማለምም ከዓለም ሙስሊሞች ካሊፍ ጋር ግንኙነት ፈጠረ። የአባሲድ ካሊፍ ለነጃ እውቅና ሰጠው። ሙአይድ ቢን ነስረዲን የሚል የማዕረግ ስምም ተሰጠው። ትርጉሙም በዲን ድል ላይ የሚረዳ እንደማለት ነው። ነጃ ዝናው እየናኘ ሄደ። ከመንግስቱ የመገበያ ሳንቲም ላይ ስሙን ነጃ አልሙአይድ ቢን ነስረዲን የሚል አጻፈ። ሰይድ፣ ጀያሽ፣ ሙአሪክ፣ ዘኪረትና መንሱር የተሰኙ ልጆችን ወለደ። በግዛቱ ፍትህን አሰፈነ። ዝነኛ የእስላም ጠባቂም ሆነ። ኢማም ዘሃቢ ታሪከል ኢስላም በተሰኘ መጽሐፋቸው እንደጠቀሱት ማዕከሉን በሰና ያደረገው የሺያ መንግስት ነጃህን ለስልጣኑ ያሰጋው ነበር። በዚህም አሊ ሱአይል ሊያስወግደው ያውጠነጥን ያዘ። በመርዝም ሊያስገድለው ፈለገ። ጸሐፊ ኢብኑ ከልዱን ጨምሮ በርካታ የታሪክ ጸሐፊዎች በድርሳናቸው እንዳሰፈሩት ነጃህ በ1060 ወይንም 452 ዓመት ሂጅራ ነበር የተገደለው። በባሪያ ሴት በኩል በተላከ መርዝ ነበር የሰናው መሪ አሊ ሱአይን ያስገደለው። ነጃህ ሲሞት የመጀመሪያ ልጁ ሰይድ ነገሰ። ነጃህን ካስገደለ በኋላ ግዛቱን ለመቆጣጠር ሌት ተቀን ሲያልም የነበረው አሊ ሱለይህ ከሁለት ዓመታት በኋላ ጦር በማዝመት ዘቢድን ተቆጣጠረም። ሰይድና ወንድሙ ጀያሽ ወደ ዳህላክ ደሴት ሸሹም። ሰይድ እንደ መሪነቱ የአሊ ሱለይን ጦር ለመቋቋም ቢሞክርም ስላልተሳካለት በ1062 ወይንም 455 ዓመተ ሂጅራ ወደ ዳህላክ ደሴት ሸሸም። ይህንን ያደረገው በዳህላክ ኢትዮጵያውያንን ለጦሩ ሊመለምል ስለሚችል ነበር። ወደ ዳህላክ የተሰደዱት ሰይድና ጀያሽ ጦር መልምለው ለውጊያ ከመመለሳቸው በፊት በዳህላክ እስላማዊ እውቀታቸውን ለማዳበር በመወሰን ቁርአንና ስነ ጽሑፍን ተማሩ። ከዳህላክ ቆይታቸው በኋላ የአባታቸውን ገዳይ በማስወገድ ፍትሐውን የአባታቸውን አስተዳደር ለመመለስ ወሰኑ። ከረጅም ዓመታት በኋላ ሰይድ ኢብኑ ነጃህ በ1081 ወይንም 473 ዓመተ ሂጅራ በድብቅ ወደ ዘቢት ተመለሰ። መምጣቱ ከታወቀ ሊያዝ ብሎም ሊገደል እንደሚችል ስለሚያውቅ ምሽግ ቆፍሮ በዘቢድ መኖር ጀመረ። ሁኔታዎችንም ያመቻች ጀመር። ጥቂት ኢትዮጵያውያን ማደራጀት ቻለ። ከዚያ በኋላ ሰይድ ታናሽ ወንድሙንም ወደ ዘብድ እንዲመጣ አደረገ። በ21 አፕሪል 1081 ዙልግዳ 9473 ዓመተ ሂጅራ ተገናኙ። ሁለቱም በአንድነት ኢትዮጵያውያኑን በድብቅ አደራጅተው ለዘመቻ ተዘጋጁ። ሰይድ የአባቱን ገዳይ የሚቀጣበትን እንዲሁም የአባቱን አስተዳደር ዳግም ለማስቀጠል የሚችልበትን ሁኔታ ማውጠንጠኑን ቀጠለ። በዚህ መሃል የመካው ሐሺማዊ አሚር መሐመድ ኢብኑ ጃፈር ሺዓውን ሙስተንሲሩ አቢዳይን በመካ ዳዕዋ እንዳያደርግ ከለከለው። ተከልካዩ ለሰናው መሪ አሊ ሱአይል መልእክት ላከበት። መልእክቱ የደረሰው አሊ ሱአይል መካን ለማጥቃት በሐጅ በማሳበብ ወደዚያ ሊዘምት ዝግጅት ጀመረ። እንቅስቃሴ ሲጀምር እነ ሰይድ ከተደበቁበት ወጡ። አጋጣሚው እንዴት እንደሚጠቀሙበትም መከሩ። ሰባ ኢትዮጵያውያንን በማዋቀር አሊ ሱአይልን ለመግደልና መካን ከጥቃት ለማዳን ወሰኑ። አሊ ሱአይል ጉዞውን ሲጀምር ከተደበቁበት ወጡ። በዘቢድ በአደባባይ መታየታቸውን የሰማው አሊ ሱአይል ሳይመለስ ሰዒድንና ጀያሽን የሚገድል አምስት ሺህ ጦር ላከባቸው። የተላከው ጦር አብዛኛው አባላት ቅጥረኛ ኢትዮጵያውያን ሰራዊቶች ነበሩ። እነ ሰዒድን በአፋጣኝ እቅድ አወጡ። የተላከው ጦር ሳይደርስባቸው በሌላ አቅጣጫ በመሄድ ንጉሱ ያለበት ደርሰው ሊገድሉ ተወሰኑ። የተላከባቸውን ጦር በሌላ መንገድ በአፋጣኝ አልፈው አሊ ሱአይል ወዳለበት አቀኑ። በሁለተኛው ቀን ከንጉሱ ዘንድ ደረሱ። ሁለት ሺህ ጦር ሰራዊቱ አብሮት ነበር። የሰፈሩት ሞይጀም በተባለ ስፍራ ላይ ነበር። ራሳቸውን ለዋውጠው በመመሳሰል የንጉሱን ካምፕ ለመቀላቀል ወሰኑ። ራሳቸውን የሱሃይል ባሪያዎች ለማስመሰል ባዶ እግራቸውን ሆኑ። የባሪያ አለባበስም ለበሱ። በአንድ ላይ መሆን አደጋ ስላለው ተበታተኑ። መሳሪያም አልያዙም። ሆኖም ጫፉ ላይ ሚስማር የተመታበት ዱላ ይዘዋል። ሰራዊቱ አገልጋይ ባሪያ ስለመሰሉት ትኩረት አልሰጣቸውም። ተመሳስለውም እስከ ንጉሱ አሊ ሶሂል ድንኳን ድረስ ዘለቁ። ባዶ እግራቸው በመሆናቸውና አሮጌ የባሪያ አልባሳትን በመልበሳቸው ማንም አልጠረጠራቸውም። ሰይድና ጀያሽ ደፍረው ወደ ንጉሱ አሊ ሱሃይል ገቡ። ከንጉሱ ሰራዊት ከአንደኛው ሰይፍ ቀምተው ንጉሱን ገደሉት፣ አንገቱንም ቆረጡ። ወዲያው እነሱን ሊገድል ወደ ተላከው ጦር ተጓዙ። በሱሃይል ሰራዊት መካከል ንጉሱ በሰይድና በጀያሽ ተገድለዋል ሲሉ አስነገሩ። ሰራዊቱም በድንጋጤ ተሸበረ። የሰራዊቱ አባላት ሄደው ሲያዩ ንጉሳቸውና አማቹ ተገለዋል፣ አንገታቸውም ተቆርጧል። እነ ሰዒድ ወዲያውኑ የገደሉትን የአሊ ሱሀይልና አማቹን ጭንቅላቶች ይዘው ሊገላቸው ወደ ተላከው አምስት ሺህ ሰራዊት ሄዱም። እነርሱም ኢትዮጵያውያን ስለሆኑ ሰይድ ከእርሱ ጋር ሆነው እንዲረዱትና የኢትዮጵያውያኑን መንግስት ዳግም እንዲመልሱ ጠየቃቸው። የንጉስን መሞት አንገቱን አሳይቶ አግባብቶ አሳመናቸው። ሰይድ ከእርሱ ጋር እንዲሆኑ አነ ረጁሉን ሚንኩም ወይዚ እዝኩም እኔ ከእናንተ የሆንኩ ነኝ የእኔ የበላይነት የእናንተም የበላይነት ነው ሲል አሳመናቸው ከእሱ ጋርም አሰለፋቸው ሰይድ ዳግም ነው መለሰ ቅዳሜ 24 አፕሪል 1081 ዙልሂግዳ 12 473 ዓመተ ሂጅራ ንጉስነቱን አወጀ። የአባቱን ገዳይ አሊ ሱሃይልን በመግደሉና የኢትዮጵያን መንግስት ዳግም በመመለሱ ዝናውን የአሊ ሱአይልን ሚስት አስማ ቢን ሐሺብን እስከ 1082 475 ዓመተ ሂጅራ እቁባቱ አድርጎ አቆያት። በሰንዓ የሱአይል ልጅ አህመድ አሊ አባቱን ተክቶ ነገሰ። ሰይድም በድል አድራጊነት ዘቢድ ገባ። ዘይድ ሲገባም የሚከተል የቁርአን ጥቅስ ተነበበ። በል የንግስና ባለቤት የሆንከው አላህ ሆይ ለምትሻው ንግስናን ትሰጣለህ፣ ከምትሻውም ንግስናን ትነፍጋለህ የምትሻውን ታልቃለህ፣ የምትሻውን ታዋርዳለህ። መልካም ነገር ሁሉ በእጅህ ነው። አንተ በሁሉም ነገር ላይ ቻይ ነህ።